ብስሚላህ ራህማን ራሒም ይህ የአቂዳ ትምህርት ስምንተኛ ክፍል ነው الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد ودي بروغراماتين تكتاتيوش ባለፈው ያቆምነው ምዕራፍ ሁለት ላይ ነው ምዕራፍ አንድን ጨርሰናል ምዕራፍ ሁለት ዛሬ በአላህ ፍቃድ እንጀምራለን። እሱም አልኢንሒራፉ አኒል ዐቂደቲ ሰሒሃ የሰው ልጆች ከትክክለኛው አቂዳ ወይም ከትክክለኛው እምነት እንዴት እንደተንሸራተቱ የምናይበት ምዕራፍ ነው። ከትክክለኛው አቂዳ የሚያንሸራትቱ ነገሮች ከዚያ እንድናፈነግጥ የሚያደርጉ ነገሮች ምንድን ናቸው የሚል ነው። ይሄ እንግዲህ አልዋህደቱ ሳኒያ ምዕራፍ ሁለት ማለት ነው። ትምህርታችን ርዕስ ነው ያለነው ገጽ 33 ላይ ነው ለማስታወስ سندرس في هذه الوحدة بزي ምዕራፍ ውስጥ የምንማረው ሁለት ነገሮችን ነው አንደኛው አስባቡል ኢንሒራፊ عن العقيدة الصحيحة ووسائل الوقاية منها የሚል ነው ከትክክለኛ አቂዳ የሰው ልጆች የሚንሸራተቱባቸው መንስኤዎች ምን እንደሆኑና እንደዚሁም ደግሞ ወሳኢሉል ዊቃየት ሚንሃ ከነዚህ ከትክክለኛ አቂዳ ከመንሸራተት ሊታደጉን የሚችሉ መንገዶች ደግሞ ምንድን ናቸው የሚል ነው። ስለዚህ ሁለቱ ርዕሶች እነዚህ ናቸው። አንዱ ራሱ ከትክክለኛ አቂዳ የሚያስወጡን ሰበቦች ምንድናቸው ነው። ሁለተኛው ደግሞ ወሳኢሉል ዊካያ ሚነል ኢንሒራፊ አኒል ዐቂደት ሰሂያ ከትክክለኛ አቂዳ እንዳንንሸራተት የሚጠብቁን የሚከላከሉልን የመከላከያ መንገዶች ምንድናቸው የሚል ነው። እንግዲህ እዚህ ቦታ ላይ አስባቡል ኢንሒራፍ አኒል ዐቂደት ሰሂሃ ወወሳኢሉል ዊቃየቲ ሚንሃ ውስጥ ስንገባ የመጀመሪያው እንግዲህ አስባቡል ኢንሂራፍን ከትክክለኛ አቂዳ ሰዎች ዝም ብሎ አይወጡም። አላህ سبحانه وتعالى የሰው ልጆችን በትክክለኛ አቂዳ ላይ ነው የፈጠራቸው ብለን ከዚህ ቀደም እዚሁ መጽሐፋችን ላይ ተመልክተናል። ነቢያችን ሰለላሁ ዐለይሂ ወሰለም ኩሉን ይወለዱ አለል ፍጥራ ሁሉም ሰው በተፈጥሯዊ ሃይማኖት በእስልምና ላይ አለል ሚላ እንደሚፈጠር እንደሚወለድ ገልጸውልናል። በኋላ ግን ሰዎች ከትክክለኛው መንገድ እንዴት እንደሚያፈነግጡና እንዴት እንደሚወጡ ደግሞ ገልጸውልናል። በወላጆች ግፊት አባት እናት መጀመሪያ ተሳስተው በኋላ ልጆቻቸውን ያን የተሳሳተ መንገድ እንዲከተሉ እንደሚያደርጉ አይሁድ፣ ክርስቲያን፣ ዞሮስቶር፣ ሂንዱ፣ ቡድሃ የተለያየ እምነት ተከታይ እንዴት እንደሚያደርጓቸው እንግዲህ ተመልክተናል። እዚህ ቦታ ላይ ሰዎች ከትክክለኛው እምነት የሚወጡባቸው አስባቦች አሉ። አስባብ ማለት የሰበብ የብዙ ቁጥር ነው። የመጀመሪያው ሰበብ ምንድነው? አልጀህሉ ቢልዓቂደቲ ሰሂሃ ትክክለኛ አቂዳን አለማወቅ ነው። ብዙ ሰዎች ከትክክለኛው አቂዳ የመንሸራተታቸው ዋነኛ መንስኤ ምንድነው? ድንቁርና ነው። አለማወቅ መሀይምነት ነው። መሀይምነት ራሱ ሰዎችን ከተፈጠሩበት ከተፈጥሯዊ ሃይማኖታቸው ነቢያቶች ካስተማሩት አስተምሮ መንጭቆ የሚያወጣቸው አደገኛ መቅሰፍት ነው ማለት ይቻላል። ስለዚህም ተራ ቁጥር አንድ ላይ ያስቀመጡት አልጀህል ነው ቢል አቂደቱ ሰሂሃ። ጀህል እንግዲህ መድኃኒቱ ያው የድንቁርና ያለማወቅ መድኃኒቱ ጠይቆ መረዳት ማወቅ መማር ነው። ጀህለል ሙረከብ ከሆነ ሰው ውጭ ያለ ሰው የመማር እድሉ ሰፊ ነው። እጥፍ ድርብ ድንቁርና ያለበት ሰው አያውቅም። አለማወቁንም የማያውቅ ሰው ይሄ እብደት ነው። በምንም ሊታከም አይችልም፣ አስቸጋሪ ነው። ነገር ግን ያላወቀ ማህይም የሆነ ሰው ያው እንግዲህ በመማር ችግሩ ይቀረፋል። ግን ዋናው እሱ እዛ የመከላከያ መንገዶቹ ላይ እንመጣባቸዋለን። እዚህ ቦታ ላይ አልጀህሉ ቢልዐቂደት ሰሂያ አንድ ሰው ሽርክ ላይ የሚወድቀው ከትክክለኛ አቂዳ የሚወጣው አንደኛ በድንቁርናው ሳቢያ ነው። ቢሰበብ ልዕራድ አን ተዓሉሚሃ ወተዕሊሚሃ ያም በምንድን ነው ሰዎች ትክክለኛውን አቂዳ ያወቁትም ማስተማር ችላ በማለታቸው የማያውቁትም ደግሞ ከመማር ችላ በማለታቸው በዚህ ሳቢያ አው ቅለት ልእህትማሚ ወልዕናየት ቢሃ አው ቅለቱ ልእህትማሚ ወልዕናየቱ ቢሃ እንግዲህ ለአቂዳ ብዙ ትኩረት ካለመስጠትና ለአቂዳ ቦታ ካለመስጠትና ትኩረት ካለመስጠት የተነሳ ሐታ ኢንሻአ ጂሉን ላ ያዕሪፉ አቂዳ ትክክለኛውን አቂዳ የማያውቅ ትውልድ ይፈጠራል ማለት ነው። እዚህ ላይ እንግዲህ የመጀመሪያው ምክንያት ብለው ያስቀመጡልን ኢልምን ተውሂድን የሚያውቁ ትክክለኛውን አቂዳ የሚያውቁ ሰዎች ማስተማር ችላ ሲሉ፣ ሰፊውን ማህበረሰብ ደግሞ እውቀቱን ፈልጎ ከመማር ችላ ሲል ወይም ደግሞ በዱንያ ጉዳዮች ተጠምዶ ሰዎች ለትክክለኛው እምነት ትኩረት ካለመስጠት ለአቂዳው <coughs> ቦታ ካለመስጠት የተነሳ ምን ይፈጠራል? ከትክክለኛ አቂዳ መንሸራተት ይፈጠራል። እንዴት ሊፈጠር ይችላል? የመጀመሪያው ትውልድ ምናልባት የተወሰነ ጭላንጭል እውቀት ሊኖረው ይችላል። ነገር ግን ሀታ ኢንሻአ ጂሉን ላ ያዕሪፉ ቲልከል ኋላ የሚተካው ትውልድ አቂዳን ትክክለኛውን አቂዳ የማያውቅ ትውልድ ቀስ በቀስ እየተፈጠረ ይሄዳል። ልክ ዛሬ እንዳለው ማለት ነው። ዓለም አልኢስላሚ መጀመሪያ ትክክለኛ አቂዳ ያጥለቀለቀው በርካታዎች የኢስላምን ብርሃን ማየት የቻሉበት ትክክለኛው መስመር ይዘው ያለፉበት ነበር። በኋላ ግን ሌላ ኋላ የመጣው ትውልድ የአባቶቹን አይነት ትኩረት ለእምነቱ መቸር ሲተው ያን ጊዜ ትክክለኛ አቂዳን የማያውቅ ትውልድ መፈጠር ጀምሯል። ወላ ያዕሪፉ ማ ዩኻሊፉ ወዩዳዱሃ ኋላ የመጣው ትውልድ እንግዲህ ያንን ትክክለኛውን አቂዳ ዛቱንም አያውቅም ሲጀመር፣ ሁለተኛ ትክክለኛውን አቂዳን የሚቃረን ከትክክለኛው አቂዳ ጋር የሚጋጨውንም ነገር ለይቶ የማያውቅ ማለት ነው። ፈያዕተቂዱ ልሐቀ ባጢለን ወልባጢለ ሐቀን ሐቁን እንደ ባጢል እውነትን እንደ ሐሰት ሐሰቱን ደግሞ እንደ እውነት አድርጎ የሚያምን ትውልድ ተፈጥሯል። ይሄ ደግሞ ሁል ጊዜም ሱነተላህ ነው። ሰዎች ለአንድ ነገር ትኩረት ካልሰጡ በቦታው ላይ ያንን የማያውቁ ሰዎች ቀስ ቀስ እያሉ ይተካሉ ማለት ነው። ከማ ቃለ ዑመሩ ኢብኑ ልኸጣብ ረዲየላሁ አንሁ ዑመር እንዳሉት ኢነማ ቱንቀዱ ዑረ ልእስላም ዑርወተን ዑርወተን የኢስላም ገመድ አንዳንድ እያለ ይበጠሳል። መቼ إذا نشأ في الإسلام من لا يعرف الجاهلية ነው ያሉት ዑመር። የኢስላም ገመድ አንዳንድ እያለ ይበጠሳል ማለት ኢስላም አደጋ ላይ ሃይማኖቱ ማለት ያ የነበረው ልዕልና የነበረው ሞገስ ሁሉ እያጣ የኢስላም ገመድ አንዳንድ እያለ እየተበጠሰ እየተቆረጠ ይወድቃል አሉ። ይቆራረጣል። መቼ ነው إذا نشأ في الإسلام من لا يعرف الجاهلية በእስልምና ውስጥ ጃሂልያን የማያውቁ ሰዎች ሲፈጠሩ ዝም ብሎ እስላማዊ ትምህርቶችን ይማራሉ። ነገር ግን እስላማዊ ትምህርትን ትክክለኛውን አቂዳን የሚጻረሩ ነገሮችን በጎን ስለማይማሩ እነዛ የጃህልያ ነገሮች ቀስ ቀስ እያሉ እየሳቧቸው የኢስላም መንገድ እየመሰሏቸው ሱነተል ጃሂልያን ወደ ኢስላም እየጎተቱ የሚያመጡበትና እውነቱ ከሐሰቱ ጋር የሚደበላለቅበት ሂደት ይፈጠራል። ያኔ ኢስላም አደጋ ላይ ይወድቃል፣ የኢስላም ገመድ አንዳንድ እያለ ይበጠሳል ብለው ዑመር ኢብኑ አልኸጣብ ረዲየላሁ አንሁ ስጋታቸውን ገልጿል። በእርግጥም ዛሬ ትክክለኛውን አቂዳና ተጻራሪውን የማይለይ ምኑን ከምኑ ማለት ነው ሐቅና ባጢል የተምታታበት እስልምናን ከሌላው ጂ ልዩነቱን እንኳን ማያውቅ ትውልድ የተፈጠረበት እኛና እናንተ አንድ ነን እናንተ እግዚአብሔር ትላላችሁ እኛ አላህ እንላለን ምንም ልዩነት የለነው ቢላ ነው የሚለየን የሚል ትውልድ ነው እንግዲህ የተፈጠረው የኩፋሮችን ታቦት እየሸኘ በአሁኑ ሰዓት እንግዲህ አብሮ መንገድ እየጠረገ ምንጣፍ እያነጠፈ ምን እያለ ከነሱ ጋር አብሮ የሚያብድ እምነቴ ጋር አይጋጭም በሚል አይነት ነገር እምነት በልብ ነው የሚል እንዲህ አይነት ትውልድ ተፈጥሯል። በፊትም የምናውቀው አልሐምዱሊላህ ታቦታችን በሰላም ገባ የሚል እንዲህ አይነት ትውልድም አልፈዋል። አሁንም ይሄን አይነቱ ትውልድ አለ። እንዲህ አይነቱን አሁንም በርካቶች ይመኙታል፣ ይፈልጉታል። በተለይ ከኒሳ አካባቢ፣ ቤተክርስቲያን አካባቢ ያሉ ሰዎች ሙስሊሙ ማህበረሰብ ሙሉ በሙሉ እነሱን መስሎ ቢሄድ ያው ምኞታቸው እንደሆነ አላህ ወዱ ለው ተክፉሩነ ከማ ከፈሩ ፈተኩኑነ ሰዋ ልክ እነሱ እንደካዱት እናንተ ምትክዱ ተመኙ ብሎ አላህ ሱብሓነሁ ወተዓላ አስቀምጧል። ይሄ እንግዲህ የመጀመሪያውና ትልቁ ትክክለኛውን አቂዳና ተጻራሪውን ጠንቅቆ አለማወቅ ያንን አለመማርም አለማስተማርም ለዚያ ትኩረት አለመስጠት ሰዎችን ከትክክለኛ አቂዳ እንዲያፈነግጡና በስተመጨረሻ የጃሂልያን አስተሳሰብና እምነት ከኢስላም ውጭ ያሉ እምነቶችን እምነታቸው አድርጎ እንዲይዙ ያው ዛሂሩ ሲታይ ሰዎቹ ሙስሊም ነን ሊሉ የሚችሉ ነገር ግን እንዲህ ሽርክያት ውስጥ የሚገቡበትና ኩፍር ላይ የሚወድቁበትን ሁኔታ ጅህልና እንደሚፈጥር ገልጸዋል። በሁለተኛ ደረጃ ኢትባኡ ዱዓት ሱኢ ሰዎች ከትክክለኛው መንገድ እንዲንሸራተቱ ከሚያደርጋቸው አንዱ በሁለተኛ ደረጃ የጠቀሱት እነዚህ የክፋት ተጣሪዎችን መከተል ዋይመት ይባላል የጥመት መሪዎችን እሺ ብሎ እነሱ ወደሚጎትቱት ቦታ መጎተት የዱሉ አላ ዛሊከ ማያቲ ይህንን የምንለው ደግሞ ለምንለው አባባል ቁርአኑ ራሱ በግልጽ ያስቀመጠው ነው አላህ ወጀአልናሁም አኢመተን የድዑነ ኢለናር ይላል እኛ እነዚህን ከሃዲያኖችን ወደ እሳት የሚጣሩ መሪዎች አደረግናቸው ወየውመል ቂያመቲ ላይንሰሩን የቂያም ቀን የትንሣኤ ዕለታ እነሱ አይረዱም ብሎ ከዛ ከገቡበት እንጦርጦስ ከገቡበት ጀሃነም መውጣት የሚችሉበት ምንም አይነት ነገር የላቸውም ከሚጠብቃቸው ሰቆቃና መከራ አይረዱም ብሎ አስቀምጧል። እዚህ ላይ ዋናው የተፈለገው እንግዲህ የጥሜት መሪዎች በየትኛውም ዘመን በየትኛውም ጊዜ ይኖራሉ። ሰዎች የነሱን እንግዲህ አንደበተ ርቱዕነት የነሱን በቃ የንግግር ማማር በመከተል ዝም ብሎ እነሱን በጭፍን የሚከተሉበት ሂደት አለ። ይሄ ቁርአኑ በግልጽ ያስቀመጠው ለሐቅ ተጣሪዎች እንዳሉ ሁሉ ማለት ነው። አላህ ስብሓንሁ ወተዓላ እነሱ እንግዲህ ወጃአልናሁም አኢመተን የህዱነ ቢአምሪና ብሎ ትክክለኛዎቹን ሰዎች በእኛ ትእዛዝ የሚመሩ አደረግናቸው ብሎ አላህ ስብሓንሁ ወተዓላ አስቀምጧል። ለማሰበሩ ወካኑ ቢአያቲና ዩቂኑን በእኛ በታገሱና በእኛ አንቀጾች ባመኑ ጊዜ እነሱ ባረጋገጡ ጊዜ መሪዎች አደረግናቸው እያለ አላህ አስቀምጧል። ኢብራሂምን አለይሂ ሰላምን እነ ኢብራሂም ካነ ኡመተን ቃኒተን መሪ ነበር ብሎ አላህ ሱብሓነሁ ወተዓላ አስቀምጧል። የሐቅ መሪዎች እንዳሉ ሁሉ የጥመትም ተጣሪዎችና ወደ ጥመት መንገድ የሚወስዱ ሰዎች አሉ። የኢስላምን ካባ ደርበው ወደ ኢስላም የሚጣሩ መስለው ሰዎችን ወደ ጥመትና ወደ እሳት የሚጣሩ ፈጣሪዎች በየትኛውም ዘመን በየትኛውም ጊዜ ይኖራሉ። ብዙ ሰዎችን ከትክክለኛው መስመር ከትክክለኛው አቂዳ እንዲወጡ የሚያደርጉት እነዚህ ናቸው። በሁለተኛ ደረጃ የሚጠቀሱት ነቢያችን ሰለላሁ ዐለይሂ ሰለም ከሁዘይፋ ኢብኑል የማን ረዲየላሁ አንሁ የተዘገበ ሀዲስ ላይ የነገሩን አለ። ሁዘይፋ ያስተላለፉት ሀዲስ ምን አለ? ሁዘይፋ ቃለ ቃለ ላ ሰለላሁ ላሁ ወሰለም የኩኑ ዱዓቱን አላ አብዋቢ ጀሃነም ወደፊት አሉ በጀሃነም ደጃፍ ላይ ቆመው የሚጣሩ ተጣሪዎች አሉ። የኩኑ ዱዓቱን አለ አብዋቢ ጀሃነም አለ ኢላ አብዋቢ ጀሃነም ማለት ነው። ወደ ጀሃነም ደጃፎች የሚጣሩ በጀሃነም ደጃፎች ላይ ቆሞ ሰዎችን ኑ የሚሉ ተጣሪዎች አሉ። መን አጃበሁም ኢለይሃ ከዘፉ ፊሃ እሺ ያለና እነሱን መረጃቸውን ሳይጠይቅ የንግግራቸውን ማማር ብቻ በማየት በጭፍን እነሱን ተከትሎ አሜን እሺ ያለ ሰው ቀዘፉ ፊሃ እዛ ጀሃነም ውስጥ ወስደው ይጥሉታል፣ ጀሀነም ላይ ይደፉታል ብለው ነቢያችን ተናገሩ። ያኔ ቁልቱ ምን አልኳቸው ይላል ሁዘይፋ ኢብኑ ለማን ያ ረሱላላህ ሲፉሁም ለና እነዚህ ሰዎች ምን አይነት እንደሆኑ እስቲ ግለጽልን፣ ሙስሊሞች ናቸው ወይስ ደግሞ ከኢስላም የወጡ ኩፋሮች ናቸው በሚል እንግዲህ ማወቅ ስለፈለግኩኝ ጠየቅኳቸው። ንገረኝ ምን አይነት ነው ባህሪያቸው ስላቸው፣ ቃለሁም ቀውሙን ሚን ጅልደቲና እነሱ የኛው ወገኖች ናቸው፣ ቆዳቸው የኛ የሆኑ አሉ። የተከለሙነ ቢአልሲነቲና በእኛ አንደበት የሚናገሩ ነገር ግን ወደ ጀሃነም የሚጣሩ የሰይጣን ተጣሪዎች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ኢማም ሙስሊም የዘገቡት ነው። አንዳንዴ ስታየው ለኢስላም ተጨናቂ አሳቢ የሚመስል ነገር ግን ሰዎችን ከትክክለኛው ከሱናው ከትክክለኛው ከሰለፎች ከሶሃቦች መንገድ እንዲያፈነግጡ የሚያደርግና በመጨረሻ እንደው አንዳንድ ጊዜ ሰዎችን علماني ይሄ secular በቃ ሙሉ በሙሉ ከሃይማኖተኝነት የሚያስወጣ በመጨረሻ ملحد ሁሉ ሊያደርጓቸው የሚችሉ ሰዎች አሉ ስታያቸው ለኢስላም የሚቆረቆሩ ለኢስላም የሚጨነቁ የሚመስሉ ነገር ግን እሺ ያላቸውን ሰው ጀሃነም ላይ ይደፉታል ጀሃነም ላይ ይጥሉታል ብለው ነብዩ صلى الله عليه وسلم የተናገሩት አሉ። እንግዲህ እነዚህ ከኛው ምንጅልደቲና ማለት منا ማለት ነው። ከኛው ከራሳችን የኛኑ ቆዳ የለበሱ በእኛው አንደበት የሚናገሩ ብለው ተናግሯል። እንግዲህ የክፋት ተጣሪዎች የጥሜት መሪዎች እነዚህም ሰዎችን ከትክክለኛ መንገድ እንዲወጡ የሚያደርጉ ናቸው። ሰውባን በተናገረው ሐዲስም ላይ ረዲየላሁ አንሁ ቃለ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን አሉ? ኢነማ አኻፉ አላ ኡመቲ አልአኢመተል ሙድሊን እኔ በህዝቦቼ ላይ የምፈራው አሉ ነቢያችን ሰለላሁ ዐለይሂ ወሰለም ጠማማ የሆኑ መሪዎችን ነው ብለዋል። አልአኢመተል ሙድሊን ጠሞ የሚያጠሙ እንዲህ አይነት ሰዎችን ነው እኔ የምፈራው ብሏል። በተለይም በመሪ ደረጃ አመራር ላይ ሆነው ሰዎችን ራሳቸው የተሳሳቱ ሰዎች ከሆኑ ሌሎችን ሰዎች ይዘው ገደል እንደሚገቡ ነው ነቢዩ ሰለላሁ ዐለይሂ ወሰለም የነገሩንና እነዚህ ዱዓት እሱ አኢመቱ ዶላል የተባለው ማለት ነው። ይሄኛው ለአኢመቱ ዶላል የጥመት መሪዎች የተባሉ ጠማማ መሪዎች እነዚህም ሰዎች ከትክክለኛ አቂዳ እንዲወጡ ያደርጋሉ። አንዳንድ ጊዜ ራሳቸው ሳይማሩ ደንቆሮች ሆነው ነገር ግን አንዳንድ ሰዎች ደግሞ እነሱ ላይ ይጠመጠሙባቸውና የእነዚያን ሰዎች አመለካከትና አስተሳሰብ ተቀብለው ማህበረሰቡን በሙሉ በዚያ ይዞ የሚሄድ ነገር ውስጥ የሚገቡበት ሁኔታ አለ። ይህም አንዱ የቅሜት መሪዎች ለሰው ልጆች ከትክክለኛው መንገድ መሳሳት መንስኤ እንደሚሆነ የሀዲስ ያመለክታል። ሌላው ከዓብድ ላህ ብን ዓምር ብን ልአስ ረዲየላሁ አንሁማ የተዘገበው ሐዲስ ነው። አብዱላህ ብን ዓምር ብን ልአስ ረዲየላሁ አንሁ አንሁማ አባቱ ሙስሊም ሰሃባ ናቸው። አላህ ስራቸውን ይውደድላቸው እና ምን ይላል? ቃለ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የቁል እንዲህ ሲሉ ሰሙኋቸው ይላል። ምን አሉ ነቢያችን? ኢነላህ ላ የቅቢዱ ልዕልመ እንቲዛአን የንተዚዑሁ ሚን ልዕባድ አላህ እውቀትን ከሰው ልጆች ልቦና ውስጥ መንጭቆ ማውጣትን አይደለም የሚያወጣው አሉ። እውቀት በሰው ልጆች ልቦና ለአኼራቸው የሚጠቅም ለዱንያቸው የሚጠቅም ሸሪዓዊ እውቀት በእነሱ ልቦና ውስጥ በሰው ልጆች ልቦና ውስጥ እያለ ያንን ከቀልባቸው ውስጥ እንዲህ መንጭቆ አያወጣውም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኢልምን ከሰዎች መካከል የሚወስደው የሚያወጣው አላህ በምንድን ነው? ወላኪን የቅቢዱ ልዕልመ ቢቀብድ ልዑለማ ኢልምን የሚወስደው ከሰው ልጆች ኢልሙን እንግዲህ ሳይጠቀሙበት ሲቀሩ ኢልሙን ወደ ራሱ የሚያነሳው ዑለማዎችን በመውሰድ ነው። ትክክለኛ የሆኑ የሃይማኖት አስተማሪ ሊቃውንቶችን አላ ስብሓንሁ ወተዓላ ቶሎ ቶሎ ከምድር ላይ ያነሳቸዋል አሉ። ሐታ ኢዛ ለም ዩብቂ ዓሊመን አንድም አሊም እስከማይቀር ድረስ አሊሞችን ብድግ ብድግ ብድግ ያደርጋቸዋል አላህ። ያን ጊዜ የተኸዘ ናሱ ርኡሰን ጁሃለን ሰዎች መሀይማን የሆኑ መሪዎችን ይዛሉ የዑለማ ካባ ይለብሳሉ ዑለማ ይመስላሉ በዛሂር ለሚመለከታቸው ሰው ጃሂል ነው ሰፊው ማህበረሰብ እና የዑለማ ወንበር ላይ ሲቀመጡ እውነት ዑለማ ይመስሉታል ካባ ለብሰው ጁባቸውን እንግዲህ ጠምጥመው ጠቅልለው ሲያያቸው እውነትም እነዚህ ትልልቅ የሃይማኖት አባቶች ናቸው መሪዎች ናቸው ምናምን ብሎ ሰው ያስብና መሪዎች አድርጎ ይይዛቸዋል ያው የሰው ልጅ በባህሪው ማህበራዊ ነውና ያለ መሪ መኖር ስለማይችል እነዚህ እንግዲህ አዋቂንን ባዮች ሙታዓሊም የሆኑ ጥራዝ ነጠቅ የሆኑ ሰዎች በልብሳቸው በምናምን እና በምላሳቸው ወደፊት ሲመጡ ሰው ደግሞ እነዚያን ሰዎች ተቀብሎ መሪዎች አድርጎ ጃሂሎቹን ይይዛቸዋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም ሲያልፉ። ከዛ በኋላ እነሱም ደግሞ አያፍሩም ራሳቸውን እንደ አሊም እንግዲህ ህዝቡ ተቀብሎናል ብለው የህዝቡን መሞኘት አይተው ወንበር ላይ የዑለማ ወንበር ላይ ይቀመጣሉ። ፈሱኢሉ የሸሪአዊ ጥያቄዎችን እምነት ነክ ነገሮችን ይጠየቃሉ ፈአፍተው ቢገይር ዕልሚን ያለ እውቀት ፈትዋ ይሰጣሉ በዚህም ሳቢያ ፈሉ ራሳቸው ጠመው ወአሉ ሰውንም ያጠማሉ ብለው ነቢያችን ስለ ላሁ ሰለም ሲናገሩ ሰምቻለሁ ይላሉ ሁዘይፈት ብኑ ልየማን ማን አብዱላህ ብኑ አምር ብን ልአስ ረዲየላሁ አንሁ እንደተናገሩት ማለት ነው ይሄ ቡኻሪና ሙስሊም የዘገቡት ነው እንግዲህ ጃሂል የሆኑ ሰዎች መሪ በሚሆኑበት ሰዓት እነዚህም ሰዎችን ራሳቸው ተሳስተው ሰዎችን ያሳስታሉና በሁለተኛ ደረጃ እንግዲህ እስካሁን እያየን ያለ ነው ይሄ ወደ ክፋት የሚጣሩ የክፋት ዳእ ሰባኪያኖችና ጠማማ መሪዎችን ሰዎች መከተላቸው ይህም ከትክክለኛ አቂዳ እንደሚያስወጣቸው መረጃዎችን ነው እዚህ ቦታ ላይ የጠቀሱልን እዚህ ላይ ዱዓሱ ላይ ከሚነሳው ፋኢደቱን ኢስራኢያ አንድ የማበልጸጊያ ሀሳብ ወይም ደግሞ ምክር ያነሳሉ። እዚህ ቦታ ላይ ጠቀሜታ ያለው ነገር ምን ይላሉ? ወላ የዛሉ ዱዓቱ ሱኢ ወአኢመቱ ضላል የሱዱነ الناس عن الصراط المستقيم وعن دينه القويم في قديم الزمان وحديثه የክፋት ተጣሪዎች የጥመት መሪዎች ጠማማ መሪዎች ዛሬም ቢሆን ሰዎችን ከትክክለኛው መንገድ ከማስወጣት ከቀጥተኛው ሃይማኖት ሰዎችን ከማፈናቀል ትናንትም ይሁን ዛሬ አልቦዘኑም ይሉናል። በጥንቱ ዘመንም በሐዲሲ በአዲሱም ዘመን አሁን ባለንበት በሁለቱም ዘመን ስራቸውን እየሰሩ ነው። የኸይር ተጣሪዎች ተተኪዎች እንዳሏቸው ሁሉ የሸር ተጣሪዎች ደግሞ ከኸይር ተጣሪዎች የበለጠ ብዙ ምትኮች አሏቸው። ታዲያ እነዚህ በሆነ ዘመን ላይ የነበሩ ከዛ በኋላ የሚጠፉ እንዳይመስለን ማለት ነው። እንደው ከጥንታውያኖቹ ብናነሳ አሉ ወሚን ሀኡላይ አሳሚሪ ቁርአን የጠቀሰው <coughs> ሳምራዊ የሚባል ሳሚሪ የሚባል ሰው አሁን ሙሳ አለይሂ ሰላም እስራኤላውያኖችን የዛን ያህል አስተምረው አላህ አጃኢብል ቁድራውን ያሳየበት አስደናቂ ችሎታውን ጥበቡን ያሳየበትን ተአምራት ሁሉ አሳይቷቸው በመጨረሻ በዚህ በሳምራዊ ሰው አማካይነት እንዴት እንደተሳሳቱ ሳሚርይን እዚህ ላይ ባጭሩ ይገልጹታል። ሳሚርይ ማለት ከብት ያመልኩ ከነበሩ ሰዎች ውስጥ አንዱ ነበር አለ መጀመሪያውኑ እና ለበኑ እስራኤሎች አጎራባች ከነበሩ ጎሳዎች ወይም ደግሞ ማህበረሰቦች ውስጥ ነበር ብለው አንዳንድ ዑለማዎች ያስቀምጣሉ። ልክ እንደ ዛሬ <clears throat> እንደ ሂንዱዎቹ ከብት የሚያመልኩ ሰዎች ነበሩ። የነዛ አካል ነበረ የዛ ማህበረሰብ አባል ነበር ይላሉ። አንዳንዶቹ ደግሞ ወቂለ ካነ ሚንሁም አይ ከሙሳ ወገን የሆነ የሙሳ ወገን ነው ማለት እስራኤላዊ ነበረ። ፊ ዘመን ነቢይላህ ሙሳ አለይሂ ሰላም በሙሳ ዘመን የነበረ ግለሰብ ነው። ወለማ ዘሀበ ሙሳ ሊሊቃኢ ረቢሂ ዐላ ጀበል ጡር አላህ ሱብሓነሁ ወተዓላ ሙሳን አለይሂ ሰላምን ጥሩ ሲና ተራራ ላይ እንገናኝ ብሎ ቀጥሮት ተውራት ሊሰጠው በሄደበት ወቅት ላይ ሰናአ ሊበኒ እስራኤል ዕጅለ ሚን ዛሃቢን እስራኤላውያኖች እንግዲህ ከግብፃውያን የተዋሱት በርከት ያለ ወርቅ ነበረና ያንን ወርቅ ሰብስቡና አምጡ ብሎ ሀሩን ባዘዛቸው ሰዓት ከበደን ሲሉ ሀሩን ለማቃጠል ብለው ያንን ወርቅ ሊያስወግዱት ብለው ሲሰበስቡ እሱ ደግሞ አጋጣሚውን ተጠቅሞ ያንን ወርቅ ወይፈን ቅርጽ ያለው ጣውት ሰራላቸው። ከዛ በኋላ ምን አላቸው? ወዛማ እነሁ ኢላሁሁም ወኢላሁ ሙሳ፣ ይሄ የእናንተም የሙሳ አምላክ ነው። ሙሳ ዝም ብሎ ጋራ ለጋራ ተራራ ለተራራ ይዞራል እንጂ አምላኩን ፍለጋ ሐቂቃው አምላካችሁ ይሄ ነው በሚል ወይም ደግሞ ወደ አምላካችሁ የምትቀረቡበት አምላክ ነው። ቁርአን እንዳስቀመጠው ይሄ የእናንተም የሙሳም አምላክ ነው ብሎ አታለላቸው። እነሱ መጀመሪያውንም የጣዖት አምልኮ ተጠናውቷቸው ነበር ከግብፃውያኖች ያኔ ፈርዖን በነበረበት ሰዓት ብዙ የተመንተጃ ለተተዋረሰ ነውና አብሮ የተቀማመጠ ሰው የዛን ሰው ባህሪ ይወርሳል ተብሏልና የግብፃውያን የጣዖት አምልኮ እስራኤላውያኖች ላይ ያሳደረው ተጽዕኖ ቀላል አልነበረም። አብረው ሲኖሩ እነዛ ጌቶቻቸው ናቸው፣ እነዚህ ባሮች ናቸው። የእነሱን አማልክት እያዩ እንደ ትልቅ ነገር የሚያስቡ ሰዎች ነበሩ። አላህ ሙሳን ልኮ ነው እስራኤላውያኖች የትልቅ ሰው ዘር ናቸው የያዕቆብ ልጆች ናቸው ብሎ ነፃ ሊያወጣቸው ስለፈለገ ነው። እነሱ ግን ከፍ አላህ ሲያደርጋቸው በተለያየ ጊዜ ዘግጡ ነበረና ይሄ ሰው ሙሳ በሄዱበት በአጭር ቀናት ውስጥ ይህንን ጣዖት ሲሰራላቸው ያውም ሐሩን እየከለከሉና እያወገዙ እነሱ ግን እሱን ወደ ማምለክ ገቡ። ወካነ የኽሩጁ ሚንሁ ሰውቱን ከሰውቲል በቀር ንፋስ ሲገባበት ያ ወይፈን እያለ ያጓራ ነበረ። ዩቃሉ ለሁ ኹዋር ልክ የከብት ድምፅ ኹዋር እንደሚባለው ይሄ ወይፈን ወይም ጥጃ የሚጓጉረው የሚያሰማው ድምፅ አለና የዛን አይነት ድምፅ ያሰማ ነበረ። ይሄ በምንድን ነው የሚያሰማው? ወዛሊከ ቢሰበብ الهواء الذي يدخل فيه አየር ሲገባበት በንፋሱ አማካኝነት ነው ይላሉ ሙፈሲሮች። ወቀድ ካነ በኑ እስራኤል ይሄን የረውነ ዛሊከ እስራኤላውያን ሲያዩ መጀመሪያውንም ለሙሳ እጃ አለና ኢላህን ከማለሁም አሊሃ ጣዖት የሚያመልኩ ሰዎችን ባህሩን አላህ ካሻገራቸው በኋላ ፊርዓውንን አስጥሞ ለእኛም አድርግልን ብለው ተመኝቶ ነበርና ይህንን ሲያገኙ ደስ ብሏቸው ወይፈኑ ድምፅ በሚያሰማበት ሰዓት የርኩሱነ ሐውለሁ ወየፍረሁነ እዛ ጋር ዳንኪራ ይረግጡ ነበረ ይጨፍሩ ነበር ልክ ዛሬ እንደ አንዳንድ የመውሊድ ሰዎችና መሰሎቻቸው እንደሚጨፍሩ ተሰብስበው ወይም ደግሞ የነሷራው ምናምን የሃይማኖት አካባቢ ላይ እንደምናየው ተሰብስበው እንደ እምነት አድርገው ይጨፍሩ ነበር ፍራሁ ነው ይደሰቱ ነበረ ሀሩን ቢከለክላቸው በጭራሽ አንሰማም አሉ ኋላ ላይ ሙሳ መተው ነው እንግዲህ እርምጃ የወሰዱባቸውና ሰዎችን ወደ መስመር ያስገቧቸው ወሁለዚ አደለ ቀውመ ሙሳ አን ዒባደት ላህ ይህ ሰው እንግዲህ አንድ ተራ ግለሰብ ቢሆንም ነገር ግን በሰዓቱ ከፈቀበቱ ከብደተ ሚን አፈር ረሱል ከጅብሪል ፈረስ ኮቴ ላይ አፈር ዘግኖ ይዞ ነበረ። ያ አፈር ደግሞ የገባበት ነገር ሁሉ ሲለመልም ስላየ ያችን ቆንጥሮ እዛው ወርቁ ላይ አድርጎበት ነው ወደ ወይፈንነት እንዲቀየር የሆነው። ታዲያ በዚህ በትንሽ ስራ ሰዎቹን በሙሉ ገደል ሰደዳቸው። የሙሳን ሰዎች አላህን ከማምለክ አስወጣቸው። ወዘየነ ለሁም ዒባደተ ለእጅሊ ሚን ዱኒሂ ከአላህ ውጪ በሚገርም መልኩ ወይፈንን እንዲያመልኩ ጥጃን እንዲያመልኩ አደረጋቸው። ይሄ በጣም የሚያሳዝንና እንደው የሰው ልጅ አቅል ምን ያህል በትንሽ ነገር ሊለወጥ እንደሚችል ከማ ቃለ ተዓላ ፊ ሻእኒሂ የሳሚሪን ጉዳይ በተመለከተ አላህ ሱብሓነሁ ወተዓላ ቁርአን ላይ ቃለ ፈኢና ቀድ ፈተና ቀውመከ ሚን ባዕዲከ ወአደለሁም ሳሚሪን ሙሳ አላህ ለምን ወገኖችን መስመር ሳታስይዝ መጣ ሲለው አጅልቱ ኢለይከ ረቢ ሊተርዳ ጌታዬ አንተ እንድትወደኝና እንድትቀበልልኝ ቸኩዬ ነው የመጣሁት በሚል ሙሳ አለይሂ ሰላም የተጣደፉበትን ወገኖቼ በትክክለኛው መስመር ላይ ነው የኔን ፈለግ ተከትለው ነው ብሎ ቢሉም አላህ ግን እኛ ወገኖችን ካንተ ወደዚህ ከመምጣት በኋላ በእርግጥ ፈትነናቸዋል ሳምራዊው አጥምሟቸዋል መንገድ አስቷቸዋል ብሎ አላህ ሱረቱ ጣሃ 85 ቁጥር ላይ ታሪኩን ነግሮናል እንግዲህ ይሄ በሙሳ ዘመን ነው። ከዛም በፊት ደግሞ የነበሩ አጥማሚዎች ብዙ ናቸው። መከሩ መክረን ኩባራ እንግዲህ በጣም ከባድ ሴራ ሴሩ ብለው ኑህ አለይሂ ሰላም አቤቱታቸውን ለአላህ ያቀረቡባቸው እነዛ አጥማሚ ታላላቅ የሚባሉ ሰዎች አሉ በየዘመኑ ወሚንሁም አምር ብኑ አሚር ልኹዛይ ይህን ከሙሳ አነሳን። እንደዚሁ ደግሞ አረቦችን ማናሳሳታቸው በሚለው ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም አረቦች በእስማኤልን እምነት ይዘው ለረጅም ዘመናት ነበሩ። ነገር ግን አምር ኢብኑ አሚር አልኹዛኢ ኹዛአ ከሚባለው ጎሳ የተገኘው አምር ደግሞ እነሱን እንዴት እንዳሳሳታቸው ነቢያችን ይነግሩናል። ከጥሜት መሪዎችና ወደ ጥሜት ከሚጣሩ ዱዓቶች መካከል እንግዲህ ሳምራዊን እንደ ነሙዘጅ እንደ ናሙና ነው ያየነው። እዚህ ቦታ ላይ ደግሞ አምር ኢብኑ አሚር አልኹዛኢን አንስተውልናል። አይሻ እናታችን ረዲየላሁ አንሃ ስትናገር ምናለች ቃለት ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ አሉ ትላለች ራአይቱ ጀሀነመ ጀሀነምን ተመለከትኩኝ የሕጢሙ ባዕዱሃ ባዕደን እርስ በርሷ ስትበላላ ማለት ነው ከፊሉ ከፊሉን ሲሰባብር ተመለከትኩኝ አሉ ነቢዩ ሰለላሁ ዐለይሂ ወሰለም እሳት እሳትን ሲበላ ወራአይቱ አምረን አምር ብኑ ዓሚር ልኹዛኢ የሚባለውን ግለሰብ ጀሃነም ውስጥ አየሁት አሉ ነቢያችን ለይለተል ኢስራ በሄዱበት በሌሊት ጉዟቸው ላይ ይሁን በሌላ ጊዜ አላህ ባሳያቸው አጋጣሚ ተመለከትኩት አሉ ነቢያችን የጅሩ ቁስበሁ አሉ አንጀቱን አይ አምዓሁ አንጀቱ ተዘርግፎ አንጀቱን እየጎተተ እሳት ውስጥ ሲንፏቅቅ ሲሄድ ተመለከትኩት ወሁወ አወሉ መን ሰየበ ሰዋኢብ አሉ ይህ ሰው ለመጀመሪያ ጊዜ ይሄ እንስሳቶችን ልቅ እያደረገ መልቀቅ የጀመረው እሱ ነው ሰይባ በሂራ፣ ሃም የመሳሰሉ እንግዲህ ሙሽሪኮቹ እንስሳቶችን እየለዩ ሄላ ማለክቶች ነው፣ አይጫኑም፣ አይታለቡም፣ አይታረዱም፣ አይበሉም ስጋቸው እያሉ እንዲህ አይነቱን የጃሂሊያ አስተሳሰብ ለመጀመሪያ ጊዜ እንስሳቶችን ልቅ አድርጎ የለቀቀው እሱ ነው። በዚህ ሳቢያ ኩፍርን፣ ሽርክን ወደ አረብ ሀገር ያስገባ ሰው ስለሆነ ጀሃነም ላይ አንጀቱን ሲጎትት ተመልክቸዋለሁ ብለው ነቢያችን ተናግሯል የጥሜት ተጣሪ የጥመት መስራች ስለሆነ أخرجه البخاري مسلم ይህን ሐዲስ ቡኻሪና ሙስሊም ከእናታችን አይሻ ረዲየላሁ አንሃ ዘግበውታል። سيب السوائب ማለት ምን ማለት ነው? أي أنه ترك ناقة ግመሎችን تذهب كما تشاء እንደፈለጉ ልቅ ሆነው ሰዎች እንዳይጠቀሙባቸው ያደረገው እሱ ነው። بحيث لا እንዳይጋለቡ ولا تصد عن ماء የፈለጉበትን ውሃ ውስጥ ገብተው እንዲጠጡ እንዳይከለከሉ አው መራአን ወይም ደግሞ የፈለጉበት ጋጣ ውስጥ ወይም ከብቶች የሚሰማሩበት መጋጫ ስፍራ ውስጥ የቅጠል መበጠሻ ውስጥ ገብተው እንዲያደርጉ የስለት ናቸው እነዚህ የእንትን ናቸው እየተባሉ የአማልክቶች ናቸው የአብዶዬ ናቸው እንደሚባለው እንደኛ ሀገር ማለት ነው። ዛሬም ቢሆን ይሄ ኮርማ የአብዶዬ ነው ከተባለ በየሰው እርሻ በየምናምን እየገባ የፈለገውን ቢያደርግ ከአብዶዬ ጋር እንጣላለን በሚል ሰዎች የሚፈሩበት ባለቤቶቹም ደግሞ ለነዛው ለሙሪዶቹ የአብዶዬ እንግዲህ እንትን ስጦታ ተቀባይ ነን እያሉ የሚያጭበረብሩ ሰዎች አሉ። ለእነሱ ካልሆነ በስተቀር አይታረድም፣ ለእነሱ ካልሆነ በስተቀር ስጦታ አይሰጥም እየተባለ እንዲህ አይነት በሀገራችንም አለ በየቦታው የፈዓሉሁ ነዝረን የፈዓሉሁ ይሄንን እንግዲህ ስለት ማለት ስለት ተስሎ በእንደዚህ አይነት መልኩ የሚለቀቅበት ሁኔታ አለ። የፈአሉ ተቀሩበን ሊአሊሃቲሂም ይህንን የሚሰራው ለምንድን ነው? አማልክቶቻችን ብሎ የሚያስቧቸው አሉ። ወደ እነሱ ሊቃረቡበት በሚል ነው እንዲህ አይነቱን እሱ ጀመረው። ከዛ በኋላ ሌሎችም እንዲሰሩ አድርጓልና ይሄ ወደ ጥሜት ከተጣሪዎች ውስጥ እንዳንዱ እንደ ናሙና ሊነሳ ይችላል። ፈራአሁን ነቢዩ ሰለላሁ ዐለይሂ ወሰለም የጅሯ ማአሁ ፊናር ነቢያችን ሰለላሁ ዐለይሂ ወሰለም እንግዲህ ጀሃነም ውስጥ አንጀቱን ሲስብ ነብዩ ሰለላሁ ዐለይሂ ወሰለም ተመልክተውታል። ለምንድን ነው ይሄ ከተባለ ሊአነሁ አወሉ መን ገይረ ዲነ እስማኤል ይህ ግለሰብ የእስማኤልን አለይሂ ሰላምን ሃይማኖት ለመጀመሪያ ጊዜ የለወጠ ሰው ነው። ፈነሶበ አውታን ጣዖታቶችን አምጥቶ አረቢያ ደሴት ውስጥ የተከለ ነው። ወሊአነሁ ሰየበ ሰዋኢብ ከብቶችን ልቅ አድርጎ መልቀቅን ይህን ክፉ ትምህርት የጀመረው እሱ ከመሆኑ አንጻር ነው። እንግዲህ ወፊል ይሄ የድሮቹን እንደ ናሙና ብዙ ናቸው የድሮቹ ወደ ጥሜት ተጣሪዎች። በዘመናችን ደግሞ ወፊል አስር ሐዲስ አሁን ባለንበት ዘመን ብዙ ወደ ጥሜት የሚጣሩ የኢስላምን ካባ የለበሱ በኢስላም ሽፋን የሚነግዱ የሚያጭበረብሩ ደግሞ ብዙ አሉ። ከነዚህ መካከል አረዋፊድ ሁላቱ ረዋፊድ እነዚህ ጽንፈኛ ሺያዎች እዚህ ቦታ ላይ ይጠቀሳሉ። ወቀድ ኻለፉ ኡሱለ አህል ሱነቲ ፊ ኡሙሪን ከሲራ የአህል ሱና ወልጀማዓን መንገድ በበርካታ መሰረቶችን በብዙ ነገሮች የናዱና ከዛ አፈንግጠው የወጡ ናቸው። ይህን በተመለከተ ወደፊት ሰፊ ርዕስ ይኖራል። በዛ ሰፊ ርዕስ ላይ እንመለስበታለን። እነዚህ ሰዎች እንግዲህ ምናልባት በዘመናችን ያሉ ወደ ጥሜት ተጣሪዎችን በተመለከተ እዚህ ላይ የሚያነሷቸው አንዳንድ ነጥቦች አሉ። ርዕሳችንን አልጨረስነውም። ሰዓቱ ግን ከዚህ በላይ ስለማያስኬደን የዛሬውን እዚህ ላይ ቆም አድርገ ነው። በሚቀጥለው ከገጽ 37 ወፊል ዐስር ልሐዲስ ባለንበት በአዲሱ ዘመን ወደ ጥሜት የሚጠሩ ብዙ ተጣሪዎች አሉ። ከነዛ መካከል ጽንፈኛ ረዋፊዳዎች ራፊዳ የሚባሉት ሺዓዎች አሉ። እነሱን እናነሳለን። ለዛሬ እዚሁ ላይ ያበቃው። ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰለም